التاسع ክፍል ዘጠኝ أحكام تختص بالزوجية وبإنهائها فرائد የለም ካጅ ቀጥሎ በምናምን ሴቶች ለብቻ ሽያጭ ምናምን የለም አንድ ላይ ኪታቡል ቢዮ እንትን ላይ ተጻፈ ከመስጊድ አህካሙን ተኸሰሱ ቢዘውጅያ አህካም ሁክሞችን እንመለከታለን። ተኸሰሱ ቢዘውጅያ በትዳር ዙሪያ የሚያጠነጥኑና ወደ ኢናሃያ እንዴት መጠናቀቅ እንዳለበት መጨረሻ ላይ ከሚፈጠረው ችግር ማለት ነው። እነዚህም እንቀራለን። يقول الله تعالى الله هلال ومن آياته ከአንቀጾቹ ይደመራል። ወሚን አያቲሂ ከአላህ ተአምሮች ውስጥ ይመደባል። አን ኸለቀ ለኩም ለእናንተ አላህ ፈጠረላችሁ ምን አንፉሲኩም ከራሳችሁ አዝዋጅን የትዳር ጓደኞችን ፈጠረላችሁ ሊተስኩኑ ኢለይሃ እንድትረጋጉና እርካታ እንድታገኙ ወጀዐለ በይነኩም አላህ በእናንተ መካከል ፈጥሯል አድርጓል መወደተን ፍቅርና ወረሕማ እዝነትን አድርጓል በሁለቱ ጾታዎች መካከል ማለት ነው። እነ ፊ ይህን ማድረጉ አላህ ለአያትን የሚገርም ተአምር ነው። ሊቀውሚን ለሰዎች የተፈከሩን ለሚያስተነትኑ ሰዎች ይላል። ወሚን አያቲሂ ለተፈከሩ ወሚን አያቲሂ ከተአምራቶቹ ይመደባል። አነኸለቀለኩም ለእናንተ አላህ ፈጥሯል። ምን አንፉሲኩም ከራሳችሁ ከሰው ልጅ ለምን ለአነ ሐዋ ኸልቀት ምን ዱልዒ አደም ከአደም ስላጉን ከእንትኑ ስለተፈጠረች ምን አንፉሲኩም ከራሳችሁ ፈጥሮላችኋል። ከራሳችሁ አባታችሁ ከአደም ጎን ይወጣል። ለዚህም ነው ምን ይላሉ ነብዩ አለይሂ ሰላቱ ወሰለም እጅግ በጣም አዕወጅ ሆኖ ምንድን ነው የሚባለው የጎን አጥንት አይደል? ከጎን አጥንት ከየትኛው ነው የተፈጠሩት ሴቶች? ከጥግ ካለው ከዚህ በጣም የተቀለበሰው ማለት ነው እንድታጠፉ ናቸው እዚህ ነው ቀጥ አደርጋታለሁ ካልክ ሰብራታለህ ብለዋል ነብዩ አለይሂ ሰላቱ ወሰላም። ጎባጣ እንደሆነች ተጠቀምባት። ምኗ እንድትበላሽ ጠባዩ ተበላሽ ሊሆን ይችላል። ጅረጅረጅ፣ ተሳዳቢ፣ ተናጋሪ፣ ክብር ማሰጥ ምናምን ልትሆን ትችላለች። እንዳለች እንደነበረች ጎባጣ እንደሆነ ተጠቀምባት። ቀጥ አደርጋታለሁ ካልክ ተሰብራታለህ ብለዋል። አጥንቱ ቀጥ አይልም ይሰበራል። ወከስሩሃ መስበርህ ደግሞ ጦላቁሃ ትፋታለህ። እተንቀጣጥልህ የፈለገ ቀጥ ብትል እንኳን የቻይና ማጭድ ያስከም ነው የሚለው አለ። ቀጣይ ነብዩ አለይሂ ሰላቱ ወሰላም እንዳሉ ተጠቀሙ። እንትና ዑመር ሰውየው ነብዩ ዑመር ጋር ወቀሳ መጣ። ሚስቱ በጣም ወረደችበት። በቃ ዝቅ ከፍ ዝቅ ስታደርገው ሊወቅስ ዑመር ጋር ሲመጣ እቤት ሲገባ ዑመርን እንዳልነበር ታደርገዋለች። ያንን ጀግና ሰው ሚስቱ ይህን አድርጊ እንደዚህ ብለህ እንደዚህ ብለህ ቀውቤ ስታደርጉ አአ በቃ ትቼዋለሁ፣ የመጣሁበት ሌላ ጉዳይ ነው ብለህ ትቼዋለሁ አላት። ምንድን ነው? አይ ሚስቴ እንደዚህ እንደዚህ ነበር አድርጋኝ በወቅት ነበር የመጣሁት። እሱን ሳይክል ግን ሌላ የሴቶች ባህሪ ነው እንደሚለው ነገር አንተ ጌትናው ላይ አንተ ላይ እጅግ ድን የሆንከው አንተ ኸሊፋው ላይ እንደዚህ የምትጫወትበት ከሆነ በቃ ባህሪያቸው ነው ማለት ነው አልኩና ልመለስ ነው። ሚስቴ እኮ እንደፈለገች ብትሆንብኝ ይችለዋለሁ። ለምን ብዙ ነገር በሷ የዳንኩበት ነገር አለ። ከመሐረማት ተጠብቂያለሁ። ልጆችን የምታሳድገው እሷ ናት። ዲኔን የያዘችልኝ እሷ ናት። እሷ እንደፈለገች ብትሆንብኝ ችግር የለም። ስለዚህ ካለው ብሎ ይህንን ምክር ተቀብሎ ሄደ። ወሚን አያት ምን አንፉሲኩም ማለት ምን ድልዕን የተፈጠሩ ከየትኛው ከጎድን ወይንም ደግሞ ከጎናጽ በጣም ከታጠፈው ነው የተፈጠሩት ነው የሚሉት ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ወሚን አያቲ ተተአምር ይመደባል አነ ኸለቀለኩም ለእናንተ አላህ ፈጠረላችሁ አንፉሲኩም ከራሳችሁ አዝዋጀን ተጣማሪው ተጣማጆችን ማለት ነው ጥንዶችን ይፈትኑ ኢለይሃ ወደ እነሱ እንድትረጋጉ ይፈትኑ ኢለይሃ እንድትረጋጉ እንድትረፉ ወጃአለ በይነኩም በመካከላችሁ አደረገ በሁለት ጽፋዎች መካከል መወደተን ፍቅርንና ወራህማ እዝነትን በፍቅር ስራ አይጠቃለልም። ራህማም ራሱን የቻለ ነው። በራህማ ብቻ ይኖራል ሰው መወዳም ራህማም ከኖረ ደግሞ ሱብሃንአላህ እነ ፊ ዛሊክ በዚህ ለአያ አላህ ተአምር አለው ሊቀውም እየተፈከሩን ለሚያስጠነስኑ ሰዎች እንደ የጾታ ግዴታ ብለን አይደለም ማየት ያለብን። የጾታ ግዳጅ ነው አጥላል ምንድን ወጀዓለ በይነኩም መወደተን ወራህማ አድርጓል። ሀዛ ምን አያትላ መደነቅ አለብን። እሷ ለአንተ ስትስገበገብ፣ አንተ ለእሷ ስትስገበገብ፣ ሀዛ ምን ተአምር፣ ይሄ ራሱ ተአምር ነው። ምን አያትላ ሊቀውም እየተፈከሩን ያለው ለዚህ ሌሎች ግን የጾታ ግዳጅ አድርገው ነው የሚመለከቱት እንጂ የሆነ የአላህ ተአምር አይደለም። የአላህ ተአምር አድርጎ ሳይሆን የሚመለከቱት የጾታ ግዳጅ የግድ ስለማስፈልጋት ነው፣ የግድ ስለምታስፈልገኝ ነው። እንደዛ አይደለም። ወጀዐልና በእነኩም መወደተ ወረሕማ እነ ፊ ዛሊከ ለአያትን ሊቀውሚ የተፈከሩ የሚያስተነትን ማስተንተን አለብን። ወይቁሉ ላሁ ተዓላ አላህ እንዲህ ይላል ወአንኪሁ ልአያማ ሚንኩም ከእናንተ ውስጥ ትዳር የሌላቸውን አግቡ። ወአንኪሁ ዳሩ አልአያማ አያማ ማለት የአይም ፕሉራል አይም ሙዓይን ማለት ትዳር የሌላት ማለት ነው። ፈት ሊሆን ይችላል፣ ፈትም ሊሆን ይችላል። የፈታች አግብታ የፈታች ማለት ነው። አይ ትዳር አልባዎችን ማለት ነው። ወአንቲ ሁዳሩ አልአያማ ትዳር የሌላቸውን ዳሯቸው አግቡ። ሚንኩም ከእናንተ ከሰው ልጆች ወሷሊሒን የጓግ ወንዶችንም ዳሯቸው። ሚን ዒባዲኩም ከወንድ ባሮቻቸው ከወንድ ባሮች ማለት ነው። ወአንቲሁል አያማ ትዳር አልባ የሆኑ ሴቶችን ዳሩ። ወሷሊሒን ደጋግ ወንዶችንም ዳሯቸው ምን ዒባዲኩም ከባሮቻችሁ ወኢማኢኩም ከሴትን ባሮቻችሁ የሴትንም ባሪያ የወንድንም ባሪያ አጋቧቸው ለምን ይሰቃዩ ለምን መሐረማት ላይ ይውደቁ ወአንተሁ አያማ ሚንኩም ከእናንተ ውስጥ ትዳር የሌላቸውን አጋቡ ወሷልሒን ደጋጎችን ምን ዒባዲኩም ወንድ ባሮቻችሁን ወኢማኢኩም ሴት ባሮቻችሁንም አጋቧቸው ሰራተኛ ካለ የወንድን ሰራተኛ ከሴቷ ሰራተኛ ታጋባለህ መሐረማትን ላይ በድብቅ ብዙ ነገር ፊትና ማዳል ነው ዋናው ጨዋውማ ጨዋሉ ያለውማ ያለው እዛ እስር ያሉት ሰዎች ራሱ መሰቃየት የለባቸውም። ዳሯቸው ወንድ ባሪያና ሴት ባሪያን አጋቡ እያለ ነው አላህ። እየኩኑ ፉቀራአ ድሆች እንኳ ቢሆኑ ይግኒህም አላህ አላህ ያከብራቸዋል። ለምን ለአነ ርዝቅ ቢየድላህ ሲሳይ በሱ እጅ ነው ያለ። እሱ ይለቃል፣ የፈለገ ጊዜ ፈንዱ ይለቀዋል። በምን እንደተከፈተም አይታወቅም፣ ከየት በር እንደተከፈተም አይታወቅም። ድንገት ዱንያ ትጎርፋለች። ዱንያ ኩን ዝና መግቢያ ያጣች ነው የምትመስለው ወደ አንተ ትጎርፋለች። እየኮኑ ቢሆኑም እንኳ ፉቀራ ድሆች እንኳ ቢሆኑ ድሆች ናቸው አትጋቡ እንዳትሏቸው። እየኮኑ ፉቀራ ድሆች ቢሆኑም እንኳ ዩግኒህሙላህ አላህ ሀብታም ያደርጋቸዋል። ምን ፈድልህ ምን ፈድልህ ከሱ ከቸርነቱ ከፈضሉ ይሰጣቸዋል። ወላሁ አላህ ዋሲዑን ሪዝቁ ሰፊ የሆነ ጌታ ነው። አሊም ሁሉን አዋቂ የሆነው ጌታ ነው። የቁሉ ኢማሙ እብኑ ከሲር ረሒመሁላህ ኢማሙ እብኑ ከሲር እንዲህ ይላሉ ሀዛ ይቺ ቁርአን አያሉ አምሩን ትእዛዝ ነው ከአላህ የመጣ ትእዛዝ ነው ቢተዝዊጅ በጋብቻ ወቀድ ዘሀበ ጣኢፋ ብዙ ቡድኖች ሂደዋል ምን ልዑለማ ከሊቃውንቶች ኢላ ውጁቢ ይወጅባል ኒካህ ብለዋል ኒካህ ዋጅብ ነው ለምን ወአንኪሁ ብሎ አላህ በትእዛዙን ያስቀምጠውና ይላል ካሯቸው الأيامى ትዳር አልባዎች منكم ከእናንተ ወሷለሒን ደጋግ ምን ዕባዲኩም ከባሮቻችሁ وإمائكم إماء ማለት ምንድን ነው? ባሮች ማለት ነው። أمة ይባላል ይሳን እብኑ ከፊር ምን ይላሉ? ሀዛ አምሩን ቢተዝኒ ይህ በትዳር የመጣ ትዕዛዝ ነው። አምሩን ቢተዝኒ ወቀድ ዘሀበ ጧኢፋ ከፊል ዑለማዎች ሊቃውንቶች ምን ልዑለማ ከሊቃውንቶች ከፊሎቹ إلى ይወጅባል ብለዋል። ጋብቻ واجب ነው አሉ على كل መንቀደረ አለይ ኒካህ ማድረግ የቻለ ሁሉ ይወጅብበታል ብሏል። የቻለ ማለት ኢኮኖሚ አይደለም ነው የሚሉት ዑለማዎች ስራቸው ግንኙነት ማድረግ የቻለ ብለው ያስቀመጡት ሐዲስን እንደምናየው ወህተጁ ተከራክረዋል። በባህሪ ቀውሊሂ ሰለላሁ ዐለይሂ ወሰለም በዚህ በነብዩ ንግግር የነብዩ ንግግር ምን ይላል? የማዕሸረ ሸባብ እናንተ ወጣቶች እነማንን ነው የዛን ጊዜ የነበሩት ተሰባብ አይደለም ያ ሰላት ዋጅብ እኮ ነው። የነብዩ ሱና እኮ ነው። ምንም አይደለም። በዚህ ታፋለ አንገት የሚያስከፋ አይደለም። መሐረማት መጥራት ነው አንገት የሚያስከፋ ወደ ሐራም መሯሯጥ ሴትን መጨበጥ እንጂ ሴትን መጠየቅ አይደለም። ሐራም ሐራም ሱና ጋር ይሄዳል። ያ ማዕተረ ሰባብ እናንተ ወጣቶች ሐራም አናፍርም። እኛ የምናፍረው ሐላል ነው። የሚያስጠላ ኋላ ቀርነት ነው። በሸሪዓውም ኋላ ቀርነት ነው። በጣም ኋላ ቀር ያ ማዕተረ ሰባብ እናንተ ወጣቶች መን ስተጣ የቻለ ሚንኩሙል ባአተ ኢኮኖሚን የቻለ ወጪ ባአ ባአ ልሱ ላይ ክላፋል ዑለማዎች መን ስተጣ የቻለ ሚንኩሙል ባአ ባአ ማለት ምንድን ነው? አልጅማ አረብያ የሚያስቀምጠው ግንኙነት ነው። ግንኙነት ይቻላል። ለምን ሙሐረማት ላይ እንዳይወድቅ ነው የሚቻለው። መን ስተጣ የቻለ ሚንኩም ከእናንተ አልባአተ ወጪን የቻለ ወጪ የምትጠይቀው ከሆነ መን ይስተጣ የቻለ منكم الباءة باءة ማለት እንደውም قول صحيح የትኛው ነው? መን ይስተጣ ሚንኩሙል ጅማዓ ግንኙነት ማድረግ የቻለ በሽተኛ ያልሆነ ተዘወጅ ያግባ فإنه ጋብቻው أغض للبصر አይኑን ይከብርለታል ወአሕሰኑ ሊልፈም ብልቱንም ይጠብቅበታል ከ محرمات ብለዋል ነቢዩ عليه الصلاة والسلام። حكمة ው ልጅ ነው። ሕክማው ከጋብቻ ጀርባ ልጅ አለ። ከዛም በፊት ደግሞ ነብዩ ነግረውናል። ሕክማው አገዱ ሊልበሰር አይን ይከብራል ሰውየው ኒካህ ካለው መንገድ ላይ ሴት እንኳ ቢያይ ሚስቱ ጋር ቶሎ ሩጦ ይሄድ ይላል። አቀብቶ ላይ ይጠጣል። ምክንያቱም አይንን በመለቀቅ የሚመጣው ፊትና ፊትና አይደለም። የፊትና ሁሉ ነው። የመጀመሪያዋ ቀጥ እይታ ነው። ፈኢነሁ አቀብ ልልበሰር አይኑ ይከብርለታል። ወአሕሰኑ ልልፈል ብልቱን የሚጠብቅልን ወመን ለም የስተጢዕ ያልቻለ ሰው ግን ፈዓለይህ ቢሰውም አደራ የጾምን ነገር ብለዋል። ፈኢነሁ ጾም ለሁ ዊጃኡን ለሱ እንደናኮላቸው ይጃ ማለት ምንድን ነው? እንደ ማኮላሸት ይሆናል። ማኮላሸት ታውቃለች እ ማኮላሸት ታውቃለች። ማኮላሸት ማለት ምንን ምንድን ነው? ማኮላሸት ማለት ምንድን ነው? ወንድ እንሰሶች ወደ ሴት እንሰሶች እንዳይቀርቡ ሰውነታቸው እንዲወፍርና እንዲሰቡ ለማድረግ ምን ያደርጓቸዋል? ያኮላሽቷቸዋል። ግንኙነት እንዳያደርጉ ያኮላቸዋል። ያን እንደዛ ያኮላቸዋል። ጾም ሲጾም አንድ ሰው ስብርግድ ነው የሚለው ምንም አያስፈልገው። ልክ በጾም ሰዓት ብታየው እርግፍ ነው የሚለው በቃ የለም ምንም የሚያስበው ነገር የለም። ወደ መስጊድ መምጣት ወደ ቁርአን መሄድ እንጂ ምንም አያስብም። ስለ አጅነ ሰው ከበላ ማታ በልቶ ጠዋት የሚነሳ ከሆነ ኡ ነው የሚለው ኡ የሚያወራው ስለምን የሚሰማው ስለምን ሁሉ ነገር ዜናው ሌላ ፈዓለይህ ቢሰውም አደራ የጾምን ነገር ፈኢነሁ ለሁ ይዛ የት ፓርት ነው አኽረጃሁ ሶሒሐይን ቡኻሪና ሙስሊም ላይ የተዘገበ ነው። ምን ሐዲስ ኢብን መስዑድ ከአብደላህ ብን መስዑድ የተዘገበ ሐዲስ ነው። ثم ذكر ከዛ ተናገሩ እብኑ ከሲር እነዚህ ዋጀ ጋብቻ ሰበቡ ልልግና የሀብት ራሱ ምንድን ነው? ምክንያት ነው። ሙስተድለን ቢቀውሊሂ ተዓላ ይችን የቁርአን አያት ስንመለከታት ጋብቻ ራሱ የሀብት በር መክፈቻ አንድ ቁልፍ ነው። ካዝና መክፈቻ ነው። ጋር ራሱ ካዝና የሀብትም ካዝና መክፈቻ አንድ ቁልፍ ነው። ለምን አላህ ብሏል፣ እየኩኑ ብሏል። እቺ ሸርጥ እኮ ከተጠቀምንባት አረፍናሃ አንድ ሰው እድሜውን አይጨርስም ያደርጋል። ሁሉም በጧት ያገባል። ሁሉም ሸሪዓ ባዝዞ ታቢዕዩን ደኸለ ፊ በይቲ ታቢዕይ አንድ ታቢዕይ አንድ ታቢዕይ ቤት ገባ የሆነ ልጅ ወጣት ልጅ እሳት ምናምን ነገር እያዘጋጀ ምግብ ሊያበስል ይሄንኛው አሊ ነው የገባው። አንተ ፉላን አለ ድረሃል። ይህን ልጅ ገና 15 ዓመት ይሰ ድረሃል። አልዳርኩትም። ወላሂ እዚህ ልጅ ጥያቄ አንተ ካንተ ራስ ላይ አይወስድም። ቶሎ ዳር ማለት ምን ያክል ምን እንደሚያደርጉ ጥበቃ መሐረማት እንዳይሳሳ እክትራጡ እንዳይሳሳ ወደ ሐራም ሯጩ እንዳይበዛ ብዙ ጊዜ የተደበቀ የሆነ ነገር ውስጥ እንዘፈቃለን። ከዛ ከዛ ለበታል ثم ذكر ابن كثير እንዲህ ይላሉ እነዚህ ዋጅ ጋብቻ ሰበቡ ሊልጊና የሀብት መሰረትና የሀብት ምክንያት ነው ሙስተድለን በሚለው ቀውል መረጃ አድርገው የቀውል ተዓላ አላህ ራሱ እንዲህ ብሏል እየኩኑ ቢሆኑም እንኳ ፉቀራ ድሆች ቢሆኑም እንኳ አጋቧቸው ድሆች ቢሆኑም እንኳ ዩግኒሂሙላህ አላህ ሀብት ይለቅላቸዋል ሚን ፈድሊህ ከሱ ከካዝናው ይለቅላቸዋል ከትሩፋቱ ከሱ ፈድል ቸርነቱ ይለቅላቸዋል እየኩኑ ፉቀራአ ዩግኒሂሙላህ ወዙኪረ ተነግሯል። አን አቢ በክሪን ስዲቅ ከአቡበክር ስዲቅ ተነግሯል ረዲየላሁ አንሁ አነሁ ቃል ጆሃነኝ ማለት አይፈቀድም። ጆሃነኝ ማለት ነብዩ አለይሂ ሰላቱ ወሰላም እዚህ ቦታ ላይ እላይኛው ላይ የተናገሩት ንግግር አለ። ወጭ የማትችል ከሆነ ጾምን ጾም ማለታቸው ለአጋጣሚ ረብሽ ውስጥ እንዳትገባ ነው። አማ ኢዛ ነዘርተ ኢላ ኪታቢላህ ሀዲህል አያ ከተመለከት ድህነት አያግድህ። በሌላ ቦታ ነብዩ አለይሂ ሰላቱ ወሰላም ነብዩ ጋር መጣችና ራሷን ሰጠች። አዝቡኛል እሳቸው ከላይ እስከታች ተመለከቷል እና ሰዎች ሲያደርጉ ሲመለከት ሰሃቢዩ ምን አለ? ደውይን ያ ረሱላህ የለም ትሪድሃ የማትፈልጓት ከሆነ ለኔ ዳሩኝ ያ ረሱላህ አላቸው። እሺ አለህ እንትን መህር አለህ አሉ። አይ ምንም ነገር የለም አንድ ልብስ ናት ያለች። እሺ ይሄማ ከሆነ አንተ ስትለብስ እሷ ራቁቷን ለእሷ ብትሰጣት አንተ ራቁትም ትሆናለህ። ሂድና ፈልግ አሉት። ፈልጎ መጣ። የለም ፈልጎ መጣ። የለም ቀለበት የብር ቀለበት እንኳን የለህም አሉት። የነሐስ ቀለበት የነሐስ ቀለበት ማለት ምንም ዋጋ የሌለው አይ የለም ምንም የለም እሺ ቁርአን አስዛል ነው ቁርአን አስዛታልና ነብዩ አለይሂ ሰላቱ ወሰለም አጋባቸው። ወይስ ማለት ነው። በዚህ በቃና ሰላም አለይኩም ወራህመቱላሂ ወበረካቱ።